ይህ ራዲዮ ነጋሽ የኢትዮጵያውያን ሙስሊሞች ድምፅ ነው። ቀጣዩ የታሪክ ምሁሩና የመብት ታጋዩ ኡስታዝ አህመድ ዲን ጀበል የኢትዮጵያ ሙስሊሞች የጭቁናና የትግል ታሪክ የተሰኘ መጽሐፉ ትረካ ክፍል 37 ይሆናል። ሙሀባ እንደሚከተለው አዘጋጅቶታል። በነገራችን ላይ የዚህ ድንቅ መጽሐፍ ትረካ የመጨረሻ ክፍል የሚቀርበው በሚቀጥለው ሳምንት በክፍል 38 መሆኑን ሙሀባ ሹክ ብሎኛል። እንግዲህ እኔም ለእናንተ ሹክ ብያለሁ። ለዛሬው ከክፍል 37 ጋር መልካም ቆይታ። ኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ጀበል ክፍል 37 ረካ ምዕራፍ 11 የጎንደራውያን መንግስትና ሙስሊሞች በ1597 ሰርጸ ድንግል ሲሞት ያዕቆብ ተተካ። እስከ 1603 ገዛ። ዘድንግል በማስከተል ለአንድ ዓመት ከገዛ በኋላ ያዕቆብ ተመልሶ እስከ 1606 ነገሰ። በማስከተልም ሶስዮኒዮስ ነገሰ። ከመንገሱ በፊት ከአባቱ ጋር በኦሮሞዎች ተማርኮ የነበረው ሶስዮኒዮስ ከነገሰ በኋላ ኦሮሞዎች ላይ ዘመተ። በ18ኛው ክፍለ ዘመን ወደ ኢትዮጵያ መጥቶ የነበረው ጀምስ ብሩስ እንደጻፈው ሶሶኒዮስ 12000 ኦሮሞዎችን ገድሏል። ሙስሊሞችን ለማጥቃት ሶሶኒዮስ ከአዋሽ ወንዝና ሀዲያ አካባቢ ወደ ወረባ ቀና። ያልተዘጋጁት ሙስሊሞች ሸሹ። ኃይላቸውንም አጠናክረው በሙገር ጦርነት ገጠሙት። ከእልህ አስጨራሽ ትግል በኋላ ተሸነፉ። የክርስቲያኑን መንግስት ለማገዝ ከፖርቹጋል ከመጡበት ጊዜ አንስቶ ካቶሊኮች እምነታቸውን በኢትዮጵያ ለማስፋፋት እንቅስቃሴያቸውን ቀጠሉ። በተለይ ከአጼ ሶሶኒዮስ ድጋፍ ስላገኙ በየስፍራው የካቶሊክ እምነትን መስበክ ጀመሩ። በክርስቲያኑም ክልል ቆይታ ስላደረጉ እንደ ፔድሮ ፓይዝ ያሉ ግዕዝና አማርኛን አቀላጥፈው መናገር ችለዋል። በ1622 ፔድሮ ፓይዝ ተሳክቶለት አጼ ሱስኒዮስን የካቶሊክ እምነት ተከታይ አደረገው። በዚህ የተናደዱት ኦርቶዶክሶች አድማ መጡ። ካህናትና ቀሳውስት ስለ ሃይማኖታችን እንሞታለን እያሉ በአንድነት ሸፈቱ። አጼ ሱሶኒዮስ የሸፈቱትን ለመዋጋት ዘመተ። በዚህ ጊዜ ጳጳሱ አቡነ ስምዖን እንዲህ ሲሉ ገዘቱ። ንጉሱ ሶሶኒዮስ የእስክንድሪያን ኦርቶዶክሳውያንና የአባታችንን የማርቆስን ሃይማኖት ለውጠው ወደ ካቶሊክ ሃይማኖት ገብተዋልና እርሳቸውን ተከትሎ የወጋን ውጉዝ ከመ አርዮስ። ሆኖም ግዝቱ ጦርነቱን ማስቆም ተሳነው። በጋራ በመሆን ሙስሊሙን ሲወጉና ቁም ስቅሉን ሲያሳዩ የከረሙት ኦርቶዶክሶችና ካቶሊኮች እርስ በርሳቸው ውጊያ ጀመሩ። በርካቶች ተገደሉ። ጳጳሱም ለሃይማኖታችሁ ስትሞቱ ሰማዕትነትን ትቀበላላችሁ እያሉ በጦርነቱ ሲያደፋፍሩ ራሳቸው በጦር ተወክተው ተገደሉ። አጼ ሱሶኒዮስ ድል አደረገ። አመጹም ተቋጨ። አጼ ሶኒዮስ በአማጽያን ኦርቶዶክሶች ላይ ድልን ከተቀዳጀ በኋላ ቤተሰቡን አስከትሎ በሚስዮናዊ ፔድሮ ፓይዝ እጅ ተጠመቀ። ካቶሊክነቱንም በገሃድ አስታወቀ። እርሱንም ተከትሎ በርካታ ሰው በካቶሊክነት ተጠመቀ። በእስክንድርያ ሃይማኖት ኦርቶዶክስ የተጠመቃችሁ ሁሉ በሮም ሃይማኖት ካቶሊክ ተጠመቁ። ስርዓተ ቤተክርስቲያኑና በዓል አከባበሩም እንደ ሮማ ቤተክርስቲያን ይሁን በሚል ትእዛዝ አስተላለፈ። ስለዚህ ክስተት ተክለ ጻዲቅ መኩሪያ እንዲህ ሲሉ ጽፈዋል። በጋሃድ በካቶሊክነት የራሳቸውና የቤተሰባቸው መለወጥ አንሶ ህዝቡንና ካህናቱን በግድ ካቶሊክ እንዲሆኑ ቀድሞ በኦርቶዶክስነት የተጠመቁት በቂ አይደለምና እንደገና በካቶሊክ ቄሶች እጅ እንዲጠመቁ አርብና ሮም መጾሙ ቀርቶ ቅዳሜ እንዲጾም የቅዳሜ ሰንበትነትም እንዲሻር የቅዳሴው ማህሌቱም ስነ ስርዓት ተለውጦ በአንድ ጊዜ እንደ ካቶሊክ ስርዓት እንዲሆን ትዕዛዝ በአዋጅ አወጡ። አዋጁን የፈራ የግድ ሲፈጽም፣ ሌላው ሲደበቅ፣ የተያዘው ሲቀጣ ሁለት ዓመት ሙሉ የእርስ በርስ እልቂት ሆነ። በመጨረሻ አጼ ሶሶኒዮስ ታመመ፣ የአልጋ ቁራኛም ሆነ። እንደ ተክለ ጻድቅ መኩሪያ ገለጻ የእስክንድርያ ሃይማኖት ትመለስ፣ የሮም ሃይማኖት ትርከስ፣ ፋሲሊንገስ ብለው በመጨረሻ ተናገሩ። የሶስዮኒዎስ ልጅ ፋሲለደስ በ1632 ነገሰ። የካቶሊኩ እምነት ተወግዶ የኦርቶዶክሱ ተመለሰ። ኢየሱሳውያኑ ፖርቹጋላውያኑም ተባረሩ። ፖርቹጋላዊ ማንዴስ ህንድ ገባ። በዚያም ሆኖ ለዘመኑ የካቶሊክ ኃይል መንግስት ለስፔን ንጉሥ ደብዳቤ ጻፈ። በደብዳቤው ኢትዮጵያን የካቶሊክ ሀገር ማድረግ የሚቻለው በወረራና በመቆጣጠር ብቻ ነው ብሏል። የመንግስት መቀመጫ ዋና ከተማ ወደ ጎንደር ዞረ። ከዚህን ጊዜ ጀምሮ የጎንደራውያን አመራር ቀጠለ። በሌላ በኩል ኢስላም መስፋፋቱን እንደቀጠለ ነበር። በደቡብ አላባ እስላማዊ ግዛት ሆነች። የአላባ መሪ አሊኮ ነበር። በ1613 አሊኮ የፖርቹጋሉን ተጓዥ ፈርናንዴዝን አግኝቶታል። ወደ አላባ የመሄድ እቅዱን አስለውጦ ወደ ክርስቲያኑ መንግስት እንዲመለስም አስገድዶታል። አሊኮ ከኦሮሞዎች ጋር ሰላማዊ ግንኙነትን ለመፍጠር በማለም በ1615 ለኦሮሞ መሪዎች ሴት ልጆቹን ድሯል። በተፈጠረው የእርስ በርስ ሽኩቻ የቤተ ክርስቲያን ትኩረት ከሙስሊሙ ወደ ካቶሊኮች ዞረ። ካቶሊኮችና ኦርቶዶክሶች ሲጨራረሱ ሙስሊሙ በተራው በነጻነት ኢስላምን ማስፋፋቱን ተያያዘ። በዚህ ጊዜ ሙስሊም ባልነበሩ ኦሮሞዎች መካከል ኢስላምን ማስፋፋቱም እንደቀጠለ ነበር። ከ1624 እስከ 1633 በኢትዮጵያ የኖረው ማኑኤል ዲ አልሜዳ ሙስሊሞች በዚህ ጊዜ በኢትዮጵያ ሰሜን ተበታትነው በመላው አገሪቱ እንደሚኖሩ ጠቅሷል። እንዲሁም በሰሜኑ የሙስሊሞች ቁጥር አንድ ሶስተኛ እንደሚደርስ ገልጿል። አጼ ፋሲለደስ የመንግስቱን ዋና ከተማ በጎንደር ካደረገ በኋላ በአገሩ ሰላም ለማምጣት ጥረት ጀመረ። ወደ ኦርቶዶክስ ያልተመለሱትን ካቶሊኮች ንብረት በመውረስ ከአገር አባረራቸው። ከምዕራብ አገራት ጋር ያለውን ማንኛውንም አይነት ግንኙነት አቋረጠ። ከሙስሊሞች ጋርም ሰላምን ለማስፈን እንቅስቃሴ አደረገ። ሙስሊሞችን ለኢትዮጵያ ስጋት አድርጎ ከማየት ፖሊሲ ራሱን አገለለ። ከሙስሊሙ አንጻር የተቃኘውን ፖሊሲ በመለወጥ በጋራ ጥቅም ላይ የተመሰረተ አካሄድን ዘረጋም። አጼ ፋሲለደስ ለየመኑ መሪ ኢማም አልሙአይድ ቢላህ በጃንዋሪ 1642 ወይም ሸዋል 1051 በልዑካን እጅ ደብዳቤ ላከ። የፋሲል ዓላማ ምጽዋን ተቆጣጥረው ከነበሩት ቱርኮች ነፃ የሆነ የንግድ መስመር ለመዘርጋትና የንግድ ግንኙነቱን ለመቀጠል ነበር። ይህ የንግድ መስመር ቀይ ባህር ዳርቻ በዛሬው አሰብ ወደብ በመነሳት ወደ በይሉላ አድርጎ ከየመን ጋር የሚያገናኝ ሆኖ እንዲፈጠር ነበር የፈለገው። ይህም ከተሳካ ንግዱን ከምጽዋ ወደ በይሉን ለማዞር አስቦ ነበር። አጼ ፋሲለደስ በደብዳቤው ላይ መስለም እንደሚፈልግ የሚያመላክቱ አንቀጾችን ሆን ብሎ ጨምሮ ነበር። ፋሲል በደብዳቤው ማእሙን ክቡር የኢስላምና የሙስሊሞች ጠባቂ ሲል አሞካሽቶታል። በስጦታ መልክም ሀያ ባሪያዎችና አንድ በቅሎ ልኳል። ፋሲለደስ ከኢማሙ ጋር ሊወዳጅ የፈለገበት ምክንያት ምናልባት ኢማሙ በ1635 የቱርክን ኃይል ከየመን ስላስወጣ ይሆናል። ከ11 ወራት ቆይታ በኋላ የፋሲል ልዑክ በኖቬምበር ዲሴምበር 1642 ወይንም ረመዳን 1052 ዓመተ ሂጅራ የመን ደረሱ። አጼ ፋሲለደስ በተራው የየመኑ ኢማም ሁለት ምርጥ ፈረሶችና የጦር ልብስ እንዲልኩለት ጠይቋል። ኢስላምን የሚቀበል የመሰላቸው የየመኑ ኢማም በርካታ የቁርአን ጥቅሶች የሰፈሩበትን ደብዳቤ በጃንዋሪ ፌብሩዋሪ 1643 ዙልሂጃ 1052 ዓመተ ሂጅራ ጻፉ። በደብዳቤው እስላም ስለ ኢየሱስ ክርስቶስ ምን እንደሚል፣ ስለ ሙስሊም ክርስቲያን ግንኙነት ከቁርአን ጥቅሶች በስፋት አጣቅሷል። ኢስላምንም እንዲቀበል መክረዋል። ደብዳቤው ፋሲለደስ ዘንድ ደረሰ። ሆኖም ስለ ንግድ መስመሩ ምንም ሳያወሳ በመቅረቱ ፋሲለደስ በ1647 በድጋሜ ደብዳቤ ጻፈ። ይህን ደብዳቤ ያደረሱት አብደላህና ሐጂ ሳሊም ቢን አብዱራሂም የተባሉ ግለሰቦች ነበሩ። መልእክተኞቹ በመንገድ ላይ ሳሉ ከዚህ ቀደም ሄደው ያገኙት የየመኑ መሪ ሙአይድ ቢላህ መሞቱን ሰሙ። እዚያ ሆነው ወደ ጎንደር በመላክ ስለ ሁኔታው አስረዱ። ማድረግ ስለሚገባቸውም ጠየቁ። ፋሲለደስ ሌላ ደብዳቤ ልኮላቸው ለተተኪው መሪ ኢማም አልሙተወኪል አለላህ እንዲደርሱ አዘዙ። ተርሚንግሃም እንደሚለው ፋሲለደስ በሁለተኛው ደብዳቤ አንድ አሊም የሃይማኖት ምሁር እንዲልክ ጠይቋል። የየመኑ መሪም ወደ ፋሲለደስ ልዑክ ላከ። ልዑኩ ማርች 20 1642 ወይንም አርብ 24 ሰፈር 1058 ዓመተ ሂጅራ ጎንደር ደረሰ። የልዑኩ መሪ ሐሰን ኢብን አህመድ አልሃይሚ ነበር። አጼ ፋሲለደስ ልዑኩን ተቀበለ። በሙስሊም ቤት አሊያም በክርስቲያን ቤት መሆን እንደሚፈልጉ አማረጣቸው። የሙስሊሙን ቤትም መረጡ። በአስተርጓሚው ሐጂ ሳሊም አማካይነት ፋሲለደስ በማርች 26 1648 አልሃይሚን በግል ጠርቶ አናገረው። የአጼ ፋሲለደስ የመስለም ነገር ሐሰት መሆኑን አልሃይሚ ተረዳ። ሆኖም ወደ ጎንደር ሲመጣ አጼ ፋሲለደስ ሊሰልም ነው የሚል ወሬ በቤተ ካህናቱ ሰዎች በመነዛቱ ህዝቡ ልኡካኑን ሲተናኮል ነበር። ለጥቂት ቢተርፉም ሁለት ሌሊቶች ያደሩበት ቤት በእሳት ተለኩሶ ነበር። ልዑኩ በኢትዮጵያ ዘጠኝ ወራት ቆይታ አድርጎ በዲሴምበር 16 1648 ወደ አገሩ ተመለሰ። የልዑኩ መሪ አልሃይሚ ወደ አገሩ ከተመለሰ በኋላ የጉዞ ማስታወሻውን ከኢትዮጵያ ታሪክ ጋር በአንድነት ሲረት አልሐበሻ የሐበሻ ታሪክ ሲል መጽሐፍ ጽፏል። ስለገጠሙት ክስተቶች በዝርዝር ጽፏል። በጎንደር አቅራቢያ ሙሉ በሙሉ ሙስሊሞች ብቻ የሚኖሩበት አካባቢ በማየቱ እንደተደሰተም ገልጿል።